في صلاة رسول الله صلى الله عليه وسلم ስለ ረሱል አለይሂ ሰላቱ ወሰላም አስተጋደል ከዚህም ሐዲስ የምንይዘው ነገር አለ። ሙዓዝ ማንን አሰግዷል? ዒሻ ያልሰገዱትን ሰዎች የሱ የሱ ሶላት ምንድነው? ኢማም ሆኖ ሲያሰግድ ሱና ነው አይደል? ምክንያቱም ዒሻን ሰግዷል። ዒሻን ሰግዷል። አሁን ሲያሰግድ ለሱ ሱና ነው የምትሆንለት። ስለዚህ ፈርድ የሚሰግድ ሰው ሱና የሚሰግድን ሰው መከተል ይችላል። ኢማሙ አህመድ አይቻልም ማለት ሌሎች አይማሞች ደግሞ ይቻላል የሚለው ላይ ነው። ደግሞም ይቻላል። ይሄን እንደሌላ አድርገን ማለት ነው። ምክንያቱም ሙዓዝ የሚሰግደው ሶላት ሱና ነው፣ አሰግዷልና ነብዩ ጋር ሰግዶ ነው የመጣው። ስለዚህ ፈርድ የሚሰግድ ሰው ሱና በሚሰግድ ሰው መከተል ይችላል። ሱና የሚሰግድ ሰው ፈርድ በሚሰግድ ሰው መከተል ይችላል። ሱና ለሱናም ይቻላል፣ ፈርድ ለፈርድም ይቻላል። አሱርን በዙሁር፣ ዙሁርን በአሱር፣ መግሪብን በኢሻ፣ ኢሻን በመግሪብ ሁሉም ይቻላል። ለምሳሌ ኢማሙ ጋር ስትደርስ አንተ ኢሻን ብትሰግድ ኢማሙ መግሪብ እየሰገደ ነው። አንተ ኢሻን የምትሰግድ ከሆነ አብረህ ሶስቱን ረካዓት ሰግድና ሲያሰላምት አንድ ረካዓት አመጣለህ። ቁሉ ኢብኑ ተይሚያ ሀቀደ ይቻላል ማለት ነው። ሱናን በፈርድ ፈርድን በሱና ፈርድን በፈርድ ሙኻለፍ አድርጎ ራሱ ይቻላል። የተለያየ ንያ ግን ተመሳሳይ እንትን ኢማምነት የሚቻልበት ማለት ነው። መከተል ይቻላል ማለት ነው። ንያቸው ቢለያይም ኢማሙ አስር ብሎ ነው የነየተው አንተ ስትመጣ ደግሞ ዙሁር ተከተለው ልትሰግድ ትችላል ይቻላል አላጀ ይቻላል ጀዋዝ እ የት ቤት ይቻላል። ደካሞች ካሉ ማሰገድ ይችላል። ምን ችግር አለ? የኢማሙንያ ማለት አንድ መእሙም ሳይነይት መስገድ አይችልም። መነየት አለበት ከኋላ ይሄ የግድ መነየት አለበት። ሲከተል ግን ሶላቱ የተለያየ ሊሆን ይችላል። ለምሳሌ አንተ መግሪብ የምትከተለው ከሆነ ኢማሙ ኢሻ እየሰገደ ምን ታደርጋለህ? ሶስተኛው ረካዓ ላይ ቁጭ ብለህ ተህያን ትቀራለህ። እሱ ወደ አራተኛ ሲነሳ አንተ ትቀመጣለህ። ወይ ተጠብቀዋለህ አምጥቶ አራት ሞቶ አብረህ ታሰላምታለህ፣ ወይ ደግሞ ሙንፈሪድ ሆነ ለብቻ ታሰላምታለህ። ስለዚህ ይቻላል ማለት ነው። በሶስት አራትን በአራት ሶስትንም ራሱ መከተል ይቻላል። ሶላቱን ቀላቅሎ ዙሁር በአሱር አሱር በዙሁር ይቻላል። ጃዝ ነው። ምክንያቱም አንተ ፈርድና ሱና እናያወዳደሩ ፈርድ የሚሰግድ ሰው ሱና የሚከተ የሚሰግድን ሰው ከተከተለ ፈርድ ፈርድ ይቻላል ማለት ሲምባባ አድርገውት ነው። ምክንያቱም ሙዓዝ ሱናን ነው የሚሰግደው ከኋላ ያሉት ሰዎች ደግሞ ኢሻን ለመጀመሪያ ሰዓት ነው የሚሰግዱት ለመጀመሪያ ጊዜ ማለት ነው። ስለዚህ ይቻላል በሱና በሚሰግድ ሰው ፈርድ በሚሰግድ ማለት ነው። መእሙም ሆኖ መእሙም ፈርድ በሚሰግድ ሰው ሱና መስገድ መእሙም ሆኖ መስገድ እንዴ እሱማ ሐዲስ እኮ አሳለፍን። ሁለት ሰዎች አሉ አይደል? ለእነሱ ሱና ነው አይደል የሚሆነው? ፈርድ በሚሰግድ ሰው ሱና ሰባት ስገድ እኮ እያላቸው ነው ነብዩ። ለሁለቱም ነፍስ አለ። ሱና የሚሰግድ ሰው ፈርድ የሚሰግድን መከተል ይችላል። የሁለቱ ሰዎች ሐዲስ ለምን ከኛ ጋር አትሰግዱም? ካሁን በኋላ ቤት ሰግዳችሁ ስትመጡ ኢማሙ ሳይሰግድ ከደረሳችሁ ተከተላችሁ ስገዱ፣ ሱና ትሆንላችኋለች። ፈርድ ኢማሙ እያሰገደ እነሱ ሱና ማለት ነው። እንደገና ደግሞ ሱና የሚሰግደውን ሰውዬ ፈርድ ሰጋጁን ተከተሉታል፣ የሙሐዝ ሐዲስ ማለት ነው። ሁለቱም ነሳል። አይ ያልፋል። ያጋጣሚ አንተ ከሰፈር እየመጣ ከሆነ ብትከተል ማለት ነው። አንተ አንተ መእሙም መእሙም ሆነ ሶስት ረካ አተጋጅለህ አንተ ተህያን ቅራ ቁጭ ብለህ ሶስተኛው ላይ ኢማሙ ወደ አራተኛው ይነሳል። በዛም ሰዓት ወይ ጠብቀው አራተኛውን ሰግዶ ተህያ ቀርቶ አብረህ ታሰላምታለህ፣ ታሰላምታለህ ወይ ለብቻ ታሰላምታለህ። በሁለቱም ጋር ነው ችግር የለም፣ በሁለቱም ይቻላል። ስለዚህም ነው ተራዊህ የምሰግድ ሰው ኢሻ ካመለጠ ተራዊህ በሚሰግድ ሰው መከተል ትችላለህ። ኢማሙ ተራዊህ እያሰገደ ነው፣ አንተ ኢሻ መጽዋል ኢማሙ ጋር አብረህ ታህርማለህ። ሁለቱን ረካ ሲያሰላምት አንተ ተነስተህ ሁለቱን ትሞላለህ። ሱና በሚሰግድ ሰው ፈርድ መከተል ማለት ነው። አዳጃ ምን ችግር የለው። ዋضح ነው ከደሊሉ ለብቻ ካለማ ያልሰገደ ካለ ተሰብስበህ ስገድ። ይህ እኮ ጀዋዝ ነው። የት ማህረም ማረም እርማት መስጠት ማረም ይባላል። ኢማሙን ማረም ኢማሙን ትንክል ማለት ቅራአቱ ላይ ከተንገዳገረ አዎ ትመልሳለህ፣ ችግር የለም። የማይሰግድ ሰው ሰም ሊማርኩ ይችላል፣ ምንም ችግር የለም። ዋናው ሰውየው እንትኑ ኢማሙን እንዳገኝ ብቻ ነው። ቁርአኑን እንዲደርስበት ብቻ ነው የተፈለገው እንጂ ሌላ አይደለም። ስለዚህ የውጭም ሰው ከነገረው የውጭ እንደውም ጥያቄው የሚያስጠይቀው ውጭ ላይ ያለማ ነገረው፣ በቃ ምንም አይደለም። እሱ ላይ ሙተዓልቅ የሆነበት የለም። በሶላት ውስጥ ያለ ሰው ግን መናገር ይበቃለታል። ይቺ ጥያቄ ታስነሳለ፣ ጃኢዝ ማለት ውስጥ ላይ ያለማ ምንም ተዓልቅ የለም። ሊነግረው ምንም አይደለም። የማይሰግድ ሰው እና ተከለ አይደለም። ጥያቄ የሚያስነሳው ሶላት ውስጥ ያለ ሰው ለማንኛውም وعن عائشة رضي الله تعالى عنها وعن عائشة رضي الله تعالى عنها በቅስፈቲ ሰላቲ ረሱልላህ ሰለላሁ ዐለይሂ ወሰለም ስለ ረሱሉ አስተጋገድ ቅስፋ ስትነግረን አይሻ እንዲህ ትላለች። ሲናት ነብዩ ሰዎችን ሲያሰግድ ወሆ ነብዩ አለይሂ ሰላቱ ወሰላም መሬት ታመው ሳለ ትለናለች። ታመው ሳለ ነብዩ ሲያሰግዱ ነብዩ ሲያሰግዱ የነበረውን ነገር እንዲህ ብላ ገልጸዋለች። አይሻ ቃለት አይሻ እንዳለች ፈጃአ መጡ ነብዩ አለይሂ ሰላቱ ወሰላም ሐታ ጀለሰ ተቀመጡ አየሳሪ አቢበክር ከአቡበክር ከግራ በኩል ሆኑ ከአቡበክር ከአቡበክር ከግራ በኩል ሆኑ ፈካነ አቡበክር ነበረ ይሰሊ ቢናስ ሰዎችን እያስሰገደ ነበር አቡበክር ሲድቅ ጃሊሰን ወካነ ነብዩ ነበሩ ይሰሊ ሰዎችን እያስሰገዱ ነበር ጃሊሰን ነብዩ ቁጭ ብለው ያሰግዳሉ ወአቡበክርን አቡበክር ቃኢመን ከጎናቸው ቁሟል የቅተዲ አቡበክር ቢሶላት ነብይ ሰለላሁ ዐለይሂ ወሰለም አቡበክር ነብዩን እየተከተለ እያየ ምክንያቱም ቁጭ ብለዋል ብዙ መእሙም አያቸውም ወየቅተድና ሰዎች ደግሞ ይመለከታሉ ይከተላሉ የሶላቲ አቢበክር የአቡበክርን ሶላት ይከተሉ ነበር ነብዩ ምን እንዴት ነው ያሰገዱት ቁጭ ብለው ነው ሌሎቹ ከኋላ ያሉ ሰሃባ ደግሞ ቁሞ ነው ሲሰግድ የነበረው ይሄ አኺረል ኡሙር ላይ ነብዩ የሰሩት ነው ስለዚህ ቁጭ ብላ ኢማሙ ኢዛ ሰላ ቃዒደን ፈሰሉ ቁዑደን አጅመዒን ያለው ይኸፍያለ ማለት ነው ይቻላል በነጥብነት ይሻላል። ኢማሙ ከተቀመጠ አዙሮት ሁላችንም ቁጭ ብለን መከተል እንችላለን። እንደውም ሱና ነው፣ ጥሩ ነው። ቁመን ከጀመርነው ቁመን መጨረስ ማለት ይሄ ግልጽ ነው። ከዚህ ላይ ብዙ ነገር ኢስቲንባጥ ያደርጋሉ ዑለማዎች في قصة صلاة رسول الله صلى الله عليه وسلم ቢና ነብዩ عليه الصلاة والسلام ሰውን ሶላት ሲያስገድ ዑመር ታመው ሳለ መጀመሪያ አቡበክር ያስገዳሉ። አቡበክር ያስገድ አሉ ነብዩ አለይሂ ሰላቱ ወሰላም። አቡበክር ያስገኝ አቡበክር ቀደም አሉ። እንደውም አይሻ አንድ የሆነ ነገር የተናገረችው ነገር እኔ ነብዩ አለይሂ ሰላቱ ወሰላም በዚህ በሽታ ከሞቱ የአጋጣሚ አባቴን ቤት እንዳይሉት የሆነ ነገር አዛል ነበር። ሶፊያ እንትና ሐፋ ማለት የዑመር ልጅ ማነው ስሙ ሐፋ ሐፋ ሂጂና ሐፋን ምን ትላታለች? ሂድና ለነብዩ አለይሂ ሰላቱ ወሰለም አቡበክር እኮ ቦታው ላይ ተክቶ እርሶ ቦታ ላይ መቆም አይችልም፣ ድምፅ አያሰማም፣ እሱ ለቅሶ ያሸንፈዋል። ስለዚህ ዑመር ያሰግድ በይና ተናገሪ ትላለች። ራሷ ብትናገር የሆነ ነገር ፈርታ ነው አይታ ሀፍሳ ሄደችና የዋህ ነገረቻቸው ለነብዩ ለነብዩ ዑመር ያሰግድ ማንን ነው ማንን ይቀደሙ እያለች ነው የራሷን አባት ነው አይደል ይሄን ነገር ሲደረግ ነብዩ አለይሂ ሰላቱ ወሰለም እነኩነ ፈዋሂዱ ይሱፋሉ እናንተ ሴረኞች ናቸዋል እናንተ ሴረኞች ናቸው። እነኩነ ሰዋሂቡ ዩሱፍ ከይደኞች ናቸው። በጣም በጣም ከይደኞች ናቸው። አይሻ ውስጥን ያሰበች ምንድነው? ነብዩ አለይሂ ሰላቱ ወሰላም ታመው አቡበክር እያሰገደ ቦታው ላይ የአጋጣሚ ነብዩ ቢሞቱ ነብዩን ሴቱ ይባላል የሚል ነገር ተሰምቷል። እዛ ነው እና አጋጣሚ በዛን ሰዓት ነብዩ አለይሂ ሰላቱ ወሰለም አቡበክር ያሰግድ ኧረ አቡበክር እኮ እርሶ ቦታ ላይ ሆኖ ማሰግድ አይችልም እንዳይቀድመዋል ላ ዩስሚዑ ናስ እነሁ የብኪ ዛ ቃመ መቃመት አንተ ቦታ ላይ ከቆመ አቡበክር ማሰማት አይችልም ሰዎችን አለቻቸው አቡበክር ያሰግድ ብያለሁ አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ አቡበክር ተቀደመ እያሰገደ እያለ አቡበክር እያሰገደ እየተሰገደ እያለ ሶላት ነብዩ ድንገት ነሻጥ አገኘ በቃ ይሄ ነገር ይቀላቀላሉና ወደ ጀማዓው ሲመጡ እየተሰገደ ነው። ከአቡበክር ግራ ጎን ቆሙ። አቡበክር አፈገፈገ። ነብዩ ኢማምነታቸው ተቀደሙ። ከዚህ ላይ እስትንባጥ የሚደረግ ነገር አለ። ምን ኢማም ከኋላ የመጣ ሰው ኢማም መሆን ይችላል። ኢማሙ እየተሰገደ እያለ ሶላት አንድ ሰው መጣና በመካከል ላይ ቆመ። ኢማሙ ወይ የሆነ ነገር ወይ ትልቅ ሰው ሆኖ ሊሆን ይችላል፣ ወይ የሆነ ነገር ሆኖ ሊሆን ይችላል። ኢማም ራሱ ሆኖ ይመስል እና ተቀደም ብሎ ወደ ኋላ ፈትጎ ያን እንትን ቢያስቀድመው ችግር የለም። ከኋላ መጥቶ ያረመው በኢህራም ብንቀድመውም እንኳ አልገባችሁ? ተውት፣ በቃ አልገባችሁ። በረካዓ ቢቀድምም እንኳ ለምሳሌ ሶስት ረካዓ ከሰገደ በኋላ ኢማሙም መእሙም ሶስት ረካ ከሰገን በኋላ የሆነ ሰው መጥቶ ቦታው ላይ ቢተካ ወይ ውዱ ይዞት ወይ ውዱ ፈቶ ኢማሙ ቢሄድ ከኋላ ያለ አንድ ሰው ነው አይደል የሚተካው? ይተካል አንድ ሰው። በዚህ ራሱ እኮ ታውቁታላችሁ። በዳውድ የለኝም ማለትና አስታወሰ ኢማሙ ዳውድ የለኝም ማለት በዛን ሰዓት ሶላቱን አቋርጠህ ትሄዳለህ። አንድ ሰው ከኋላ ቦታው ላይ ትተካለህ። ይሄ ግድ ነው። ማፈርም የለም። ወላሂ ውዱ አለመኖርን ካስታወስ ብዙ አጋጣሚ ልንገራችሁ። ኢማም ሆነህ እያሰገድክ ውዱ እንደሌለ ካስታወስ በዛው ከቀጠልክ እንዳውም እስቲዛእ ነው ወደ ኩፍርያ ይከታል ያሉ ወላሂ ዑለማዎች። ምክንያቱም እያሾፈን ያለው ሰውዬ ያለ ውዱ ያለ ውዱ ሶላት ላይ ስለዚህ መውጣት ነው። ምንም ይበል ሰው አመለጠው ምን አለው እንደፈለጉ ይበል መውጣት ነው። ከኋላ ሰው እንተካለን። የአጋጣሚ ከኋላ ስንተካ አንድ ረካ ያመለጠው ሊሆን ይችላል። ወይ ሁለት ረካ ያመለጠው ሊሆን ይችላል። ችግር የለም። እሱ ይቀደም ያሰግድና እነሱ ረካቸውን ያውቃሉ፣ እሱም ያውቃል። እዛው ቁጭ ይላሉ እነሱ። እሱ የቀረውን አምጥቶ ሞልቶ ወይ አብረው ያሰናብታሉ ወይ ብቻቸውን ያሰናብታሉ ያሰላምታሉ ከሶላታቸው ማለት ነው። ወሆ መሪዱን ቃለት ፈጃአ ሐታ ጀለሰ አየሳሪ አቢበክር ከአቡበክር ጎን ከግራ በኩል መጡና ቆሙ። ፈካነ ይሰግዱ ሊናስ ነብዩ ሰዎችን ያሰግዱ ነበር ጃሊሰን ቁጭ ብለው። ወአቡበክር አቡበክር ቃኢመን ቆመው የቅተዲ አቡበክር ቢሶላት ነብዩ ሰለላሁ ዐለይሂ ወሰለም አቡበክር የነብዩን ሶላት ሲከተሉ ወየቅተዲና ሰዎች ደግሞ ሲከተሉ ነበር። ቢሶላት አቢበክርን ሐዲሱ ሙተፈቅ ዐለይሂ ነው። የአቡበክርን ሐዲስ ሲከተሉ ነበር። አይ ኢማም ከተቀመጠ መእሙሞች መቀመጥ አለባቸው የሚሉ ሰዎች ይህን እኮ ህዝቡ ኡማው እኮ በዛን ሰዓት ሰሐብዬ ሲከተሉ የነበረው አቡበክርን እንጂ ነብዩን አይደለም ብለዋል። ነብዩን አይደለም የሚል ተእዊል አምጥቷል። ወላኪን ላ አይደለም አቡበክር ስዲቅ መቀመጥ ነበረበት ማለት ነው። እሱ መእሙም ስለሆነ አቡበክር ስድቅ ከተቀመጠ ደግሞ ሁሉም ይቀመጣሉ። እዛ አይሆን ከደል ኡሙር ላይ የተሰራ ነገር ነው እ አዩ እንቀር وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال اذا اما احدكم الناس አንዳችሁ ሰዎችን ሲመራ ፈሊኸፍፍ ቀለል ያድርግ ሶላቱ ቀለል ያድርግ ፈኢነ ፊህም ቀለል ያድርግ ማለት በጣም ያፍጥነው ማለት አይደለም እንደውም አነስ ብኑ ማሊክ ምንድን ነው ማ ረአይቱ አኸፈ ሶላቱ ወላ አተመ ሚን ረሱልላህ ሰለላሁ ዐለይሂ ወሰለም ሚን ሶላቲ ረሱልላህ ሰለላሁ ዐለይሂ ወሰለም ቀለል ያለች ሙሉ ሸርጧን የጠበቀች ቀለል ያለች ሚዛኗን የጠበቀች ሶላት እንደ ነብዩ አለይሂ ሰላቱ ወሰለም አይቻላቅም ይላል። ቀለል አድርጎ ሸርጡን ማሟላት ነው። ሸርጡን ሳያሟሉ ማፍጠን ሩጫ የለም። ፈሊኸፊፍ ቀለል ያድርግ። ኢዛ አመ አሐዱኩም ናስ አንዳችሁ ሰዎችን ሲመራ ፈሊኸፊፍ ቀለል ያድርገው ሶላቱ ፈኢነ ፊህም ሰጊረ በመካከል ላይ ህፃናቶች አሉ፣ ወልከቢረ ታላላቅ አዛውንቶች አሉ፣ ወደዒፈ ደካሞች ይኖራሉ፣ ወዘልሓጃ ባለጉዳይ የተወጠሩ ይኖራሉ። ፈኢዛ ሰላ ወሕደሁ ብቻውን ሲሰግድ ግን አንዳችሁ ፈሊሰሊ ይስገድ ከይፈ እንደፈለገ እንደተመቸው ይስገድ። ሐዲሱ ሙተፈቅ አለይህ ነው። ወአን አምር እብን ሰለማ ቃለ ቃለ አቢ ጅእቱኩም ምን ዕንድ ነቢይ ሰለላሁ ዐለይሂ ሐቀን አምር እብኑ ሰለማ አምር እብኑ ሰለማ አቡ የዚድ አው አቡ በሪ አቡ ቡረይድ ይባላል ቢተስወር አቡ ቡረይድ ፈቀዲመ አለ ነቢ ስለ ላ ሰለም መአ አቢ ከአባቱ ጋር ነው ነቢዩ ጋር አለ ሰላቱ ወሰላም ወደ መዲና ሄደ ወቂለ ለም የቅደም አምር ብኑ ሰለማ ቃል እንዲህ ይላል قال أبي አባቴ አለኝ جئتكم መጣሁ ሚን ዕንድ ነቢይ ሰለላሁ ዐለይሂ ወሰለም ከነብዩ ጋር ነው የመጣሁት አላቸው አካባቢውን ሰው አባቴ እያለ ነው አምር ብኑ ሰለማ የዛን ጊዜ ህፃን ነው እሱ قال أبي አባቴ እንዲህ አለ ጅእቱኩም ምን ዕንድ ነቢይ ሰለላሁ ዐለይሂ ወሰለም ሐቅን በእውነት በእርግጥ እኔ ከነብዩ ጋር ነው የመጣሁት አለ ቃል እና እንዲህ ይላል ቃል ነብዩ ብለዋል ፈኢዛ حضرت ሰላቱ ሶላት ሲደርስ ሶላት ሲደርስ ፈሉአድን አሐዱኩም አንዳችሁ አዛን ያድርግና ወለኡመኩም አክሰሩኩም ቁርአና ወለኡመኩም ይምራችሁ ወለየኡመነኩም ይምራችሁ ወለየኡም ይምራችሁ አክሰሩኩም ቁርአንን ብዛት ቁርአን የሐፈዘው ይምራችሁ አሉ ነብዩ አለይሂ ሰላቱ ወሰለም። ቃል አምር ብኑ ሰለማ እንዲህ ይላል። ከኋላ ያለው ቃል ምንድን አልኳቸው? በእርግጥ ከነብዩ ዘንድ የመጣሁት አለ። ማን የማን አባት የአምር ብኑ ሰለማ አባት ቃል እንዲህ አለ። ማን ነው ቃል? ይሄ ቃለ ማን ነው? ከነብዩ ዘንድ ነው የመጣዋችሁ በእርግጥ አለና ቃል አለ። ማን ነው ቃል? መቁለል ቀውሉ የማን ነው? አረፍተ ነገሩ የማን ነው? የነብዩ አለይሂ ሰላቱ ወሰለም። ስለዚህ ቃል ያለውን ሳብጀክቱ ነብዩ ነብዩ አለይሂ ሰላቱ ወሰለም ናቸው። ቃል ነብዩ አሉ ፈኢዛ ሐደረት ሶላት ሶላት ሲደርስባችሁ ብለውኛል እያለ ነው ከነብዩ ጋር ነው የመጣው። ህዝቡን ሰብስቦ እየነገረው ነው። ሶላት ሲደርስባችሁ ፈሊዩአዴን አሃዱኩም አንዳችሁ አዛን ያድርግ። አንዳችሁ ነው የተባለው። ሙስሊም ብቻ ይሁን ውዱ ይኖረውም አይኖረውም፣ ውዱ ቢኖረው አውላ ነው። ስለዚህ ማንኛውም ይችላል ማለት ነው። ብቻ ካፍር እንዳይሆን ችግር የለም። አሐዱኩም ሸርጡ ለአዛን ተቀባይነት ሸርጡ ሙስሊም ብቻ ይሁን ችግር የለም። ውዱ ይኖረው አይኖረው የሚባል ነገር የለም። ውዱ ቢኖረው አውላ አውላ ነው እና ድምፅ መኖሩ ደግሞ ምርጥ ነው፣ ጥሩ ነው እንጂ አንድ ሰው ተነስቶ ዝም ብሎ ነው አዛን የሚያደርገው ፈሊዩአዚን አሐዱኩም አንዳችሁ አዛን ያድርጋሉ አንዳችሁ ከመካከላችሁ ያው ድምፁ ከፍ ያለ በአፍዶልያነት እንመርጠዋለን። ወሊኡመኩም አክተሩኩም ቁርአና ከመካከላችሁ ግን አክተሩኩም ቁርአና ብዙ ቁርአን አያዎችን ያሐፈዘው ይቀደማል። እዚህ ላይ ሸርጥ አምጥተዋል። ኢማም መሆን የሚችለው ቁርአን ሐፊዝ እንደሆነ ከዚህ እናገኛለን ማለት ነው። ቃል እንዲህ አሉ። ፈነበሩ ቃል እንዲህ አለ። ማን አምር ብኑ ሰለማ አለ ፈነበሩ ተመለከቱ አለ አካባቢውን ሰዎችን ፈተሹ ፈለም የኩን አሐድን አንድም ሰው አልነበረም አክሰሩ ቁርአንን ይበልጥ ያሐፈዘ مني ከኔ የተሻለ ሰው አልነበረም فقدموني እኔን አስቀደሙኝ አለ وأنا እኔ ابن ست أو سبع سنين የስድስት ወይንም የሰባት ዓመት ልጅ እያለ እኔን አስቀደሙኝ ይላል እኔ ኢማም ሁኜ አስሰገድኩ እንዳውም አዋተው አጋጭተው የገዙልኝ ጀለቢያ እንደዛን ቀን ተደስቼ አላውቅም ብሏል ልብስ ገዝተውለት ማለት ነው። ህፃን ላይ ስለሆነ ሲያሰግዳቸው ከኋላ የሆነ ሴት ታያለች። ማለት እንትኑ ይታያል ከኋላ ማለት ነው። አረ ጦስሩ የኢማማችሁን የኋላ ሰውነት እባካችሁ ሸፍኑልን አለቻቸው። ከዛም በኋላ ተገዛልኝ አዋጥተው ገዝልኝ ይላል። በጣም እንደተደሰተ ይናገራል። በሌላ እንትን ቁርአን ሐፊዝ ሊሆን የቻለው የሚገርም እረኛ እኮ ነው ይሄ ግመሎችና በጎች ፍየሎች እኮ እየጠበቀ ነው በረሃው። ሌላ ይሄ ትልቅ ሰው ያለ የስድስት ዓመት የሰባት ዓመት ልጅ ነበር ሲያሰግዳቸው የነበረ። ይሄ ልጅ ምን ያደርጋል መሰላችሁ? ሩክባኖች፣ ነጋዴዎች ከመዲና በመጡ ቁጥር ያ ነብይ ምን ይላል ይላቸዋል። የሰሙትን እና ያዳመጡትን ነገር ይነግሩታል። ሸምደድ አሁንም ሌሎች ይመጡ እንደዚሁ ሲሸመድ ሲሸመድ አጠራቀም አካባቢ ላይ ሲፈለግ እንደሱ ቁርአን ሀፊዝ ማንም የለም። በጣም ኢማምነትን ተጎናጸፈ ማለት ነው። ማሻአላህ አልዕልሙ የጀዓሉከ ረኢሰን አዎ እንትን የለም ያማ ዋድሕ ነው። ከኋላው መእሙም አልነበረም። ሌላ ነገር ውስጥ እንዳትገቡ ወንዶች ያላዩትን እሷማ ማን ምልክት እሺ سن التمييز ን ስድስት ዓመት ሰባት ዓመት ብለዋል ዑለማዎች ከዚህ በመነሳት سن التمييز አንድ ልጅ የተሚዝነት ደረጃ የሚደርሰው ተሚዝ ተሚዝ ማለት ይወጅበታል አይወጅበትም ለመባል ማለት ነው። የግድ 15 ዓመት ወይንም ደግሞ ቡሉግ ደረጃ መድረስ የለበትም። سن التمييز ስድስት ወይንም ሰባት ዓመት የሚለውን ከዚህ ወስደዋል። ብዙውን ጊዜ ስድስት ዓመትና ሰባት ዓመት አንድ ልጅ ትምህርት የሚገባው አንድ ክፍል የሚገባው ከ zero class ወደ አንድ ክፍል የሚገባው በስንት ዓመቱ ነው? በስድስት ዓመት ተሚዝ አለው። በጣም ተሚዝ ስድስት እና ሰባት አመት ላይ ይታገዛል ማለት ነው። በአስረኛ አመት ይገረፋል። ተሚዝ አለ ማለት ነው። ስለዚህ ተሚዝ ያለው ልጅ ማስተገድ ይችላል። ሌሎች አይማዎች አይቻልም ነው የሚሉት ብዙዎች አይቻልም ሱና የሱ ሶላት ሱና ስለሆነ ማስተገድ አይቻልም ብለዋል። ወላኪን ይዱ ይደሊል ሀደል ሐዲስ አልሐዲስ ይቻላል ማለት ነው። ማስተገድ ይችላል። ሀታ ከዚህ በታች ያለ ራሱ ይችላል። እ ኢማሙ ካሰላመተ በኋላ እ ኢማሙ ካሰላመተ በኋላ አይ ችግር የለም ማለት እሱ ካሰገደ በኋላ ውዱ አለመኖሩን አብቅቷል። ይሄማ ወጥቷል ወጥቷል። ራሱን ማይደግ ማለት ግን ያው በሬዲዮ እኔ ሶላታችሁን ያለ ውዱን አያሰግም ወአለም ምን አይነት ነው አጋጣሚ ነው አለ እኮ ሰው ልጅ ላይ ይፈጠራል እናንተ በጣም ሰላጮች ናችሁ ብሎ ትፈልጣላችሁ እ ያጋጥማል አይ ችግር አንተን በእንትኖች ላይ በሙሙች ላይ እንደዚህ አይነት ነገር የለም፣ ችግር የለም። ሀታ ነብዩ አለይሂ ሰላቱ ወሰላም ሁለት ረካዓት ሰግደው ባሰላመቱ ጊዜ የወጡትን ሰዎች ምን ሶላታችሁ እንዲገሙ አላችሁ። ሁለት ረካዓት ሰግደው ሶላት አጠራ አላጠረም የሚለው ነገር አለ አይደል? በነጃሳ ሶላት በነጃሳ ራሱ በነጃሳ አንድ ሰው ቢያሰግድ አሁንም አይደግምም እነሱ ሀታ እንኳን ራሱ አይደግምም። ይሄ ውዱ የሌለውም ሰውዬ የራሱ የራሱ ነው፣ ራሱ ይደግማል፣ ራሱ ይደግማል። ሌሎችን ጥሪ አድርጎ ነው ሶላት ቢገሙ لا يكلف الله نفسا إلا وسعها ምስል መሰብሰብ ደረጃ ሱሪ ከሆነ ማውጣት የማይችለው ኢማም ተክ ሌላ ኢማም ተክቶ ይወጣል። ማ የአጋጣሚ ፓንት ምናምን የመሳሰሉ ነጀስ አለ ያ ከተነጀሰብህና ኢማሙን እያሰገድክ እያለ ፓንት አልቀየርክም። አሁንም ሸሚዙን ስለቀሰ ስለዚህ ምን ታደርጋለህ? ከኋላ ያለውን መእሙም አንድን ታመጣና አንተ ቦታ ላይ ተክተህ ውጣ ቀየረ። ከሶላት ካጠናቀቅክ በኋላ ግን ብታውቀው ችግር የለም። ሶላት ካጠናቀቅ ካለቀ በኋላ ብታውቀው አንተም ማደግም እነሱ ማደግ ችግር የለም። وعن ابن مسعود رضي الله تعالى عنه قال قال رسول الله صلى الله عليه وسلم የኡም القوم ሰዎችን ይምራ አቀረኡህም ሞር ቁርአን የሐፈዘው ለኪታቢላህ ተዓላ የአላህን ኪታብ ብዛት የሐፈዘው ሰው ያሰግዳሉ ነብዩ አለይሂ ሰላቱ ወሰላም ፈኢን ካኑ ፊል ቂራአቲ በቁርአን በህል ሰዋ እኩል ከሆኑ የተወሰኑ አምስት ስድስት ኢማሞች ካሉ ፈአዕለሙሁም ቢሱና ተጨማሪ ሌላ ሱናን የሚያውቅ የሆነው ይቀደም። ሁሉም ሐፊዝ አምስት ስድስት ሐፊዝ ፊት ለፊት ካለ የትኛው ነው ዒልም ላይ ትንሽ ጨመር የሚያደርገው በሱ ላይ ተጨማሪ ስላለ እሱ ይቀደማል ማለት ነው። በሌላ ወዳደር ናቸው በዚህኛው እኩል ሲሆንብን አቀርኡሁም ሊኪታቢላሂ ተዓላ የአላህን ቁርአን more የሐፈዝም فإن كانوا ከሆኑ ፊልቅራአ በቅርአት እኩል ከሆኑ ሰዋእን ሰዋ እኩል ከሆኑ በቅርአት فأعلمهم بالسنة ስለ ሐዲስ more የሚያውቀው ስለ ሶላቱ more ጥናት ያለው ሰውዬ እሱ ይቀደም فإن كانوا في السنة በሒፍዝም እኩል وكانوا في السنة በሱናም ደግሞ ከሆኑ ሰው እኩል ከሆኑ በሐዲስ ቂራአት فأقدمهم هجرة ቀድሞ ሂጅራ የሄደው ቀድሞ ሂጅራ የሄደው የዛን ጊዜ ወደ እስላም ከኩፍር ሀገር ማለት ነው። አሁን ሰዓት ሂጅራ የሄደ የለም አይደል? فأقدمهم هجرة በሂጅራ ቀደም ያለው ሰው ያሰግድ አሉ። ፈኢንካኑ ፊል ሂጅረቲ ሰዋ በሂጅራ ተመሳሳይ ከሆኑ ፈአቅደሙሁም ሲልመን ወደ እስላም ቀድሞ የገባው እድሜው ቀደም ያለው ብለዋል። እዚህ ስናወዳደር ደግሞ ወደ ተውበት ቀድሞ የገባው ወደ አህሉ ስና ቀድሞ የገባው ቀድሞ ሱሪውን የቆረጠው መቀደም አለ። ወላሂ لا لا ላ ተድሐ ካላ እውነት ነው። ቀድሞ ሱሪውን የቆረጠው መግባት አለበት፣ ወይ ደግሞ ከዚሁ መካከል ጀለቢያ የለበሰው መቀደም አለበት። መቀደም አለበት። ሞር ከሱሪ ከቃሪያ ሱሪ والله هذا اولى በጣም ሞር ያለው የሰሐባ ልብስ ለብሰህ ስታሰግድ ሰፊ ሱሪ ጠባብ ጠባብ ጅንስ የለበሰ ካለ ተወው፣ የፈለገ ሀፊዝ ይሁን። እንደው ከፊት ከኋላ ወደፊት ራሱ ገልብጦ ቢቀራው እንኳን <laughs> ወላሂ መስሚያ የለም። ፈኢንካኑ ከሆኑ ፊሱና በሱና ላይ ከሆኑ ሰዋ እኩል ከሆኑ ፈአቅደ ሂጅራ በሂጅራ ቀደም ያለው ፈኢንካኑ ፊል ሂጅራ በሂጅራ ላይ ሰዋ እኩል ከሆኑ ፈአቅደመውም ሲልመን ቀድሞ እስላምን የተቀደመው ሁሉም ከእስላም የመጡ ከሆነ ስድስቱም ወይ ሰባቱም ወይ ስምንቱም ሐፊዞች ከእስላም ወደ እስላም አዲስ የመጡና ህዝብን አላህ የወፈቃቸው ከሆኑ በሱና እኩል ከሆኑ ማን ነው ቀድሞ እስላምን የተቀበለው እንልና እናወዳደራለን ከዛ ውጭ ግን በእስላምም እኛ ሁሉም እስላም ላይ ነው የተወለደው። ሁሉም ሐፊዝ ከሆነ ያሉት ሐፊዞች ስምንት ሀፊዝ ቢኖር ስምንቱም ሱና ላይ ጠንካሮች ናቸው። ቅራአን ላይ ሁሉም ስለ ሶላትን ስለ ፊቅህ ያውቃሉ። ሁሉም ሐፊዞች ናቸው። የዚህን ጊዜ ቀድሞ ከነእሲያ ተውበት ያደረገው የሚለውን ነው ዑለማዎች ፉቃዎች የተቀበሉት ሲልመን አለው ቦታ ላይ ማለት ነው። ወላ የኡሙ ረጁሉ ረጁለ አንድ ሰው አንድን ሰው መምራት የለበትም ሲሱልጣኔ እሱ የሚገዛው የሚያስተዳድረው ሰፈር ላይ ስላሉ አንድ ኢማም ካለ ያ ኢማም አለበት ቦታ ላይ ሄዶ ማሰገድ አይፈቀድም። በአካባቢ ላይ ሌላ ሰው ካለ እሱ የፈቀደለት እንጂ ዝም ብሎ አልፎ ማሰገድ አይፈቀድም። ሆነ ባለስልጣን ቦታ ሆነ ቦታ ሄደን ማለት ነው። ሌላ ሰው ኢማም አለበት ቦታ ሄዶ አንድ ሰው ተቀድሜ ያሰግዳለሁ ማለት አይፈቀድም። አልገባችሁም? ምኑ ወፊ ሪዋየቲን ሲነን የሚላለን እድሜ እድሜ ይህንኛው የአወላለድ አይደለም የሚለው ወደ ሱና ወደ እንትን የገቡበት እድሜ ነው የሚባለው። ወደ ሱና ወደ ተውበት የገቡበት እድሜ ወደ ተውበት ሲልመን ወደ እስልምና ያለው በአሁን ሰዓት እስልምና የሚል ከሌ ቀድሞ የገባ ከሌ ቀድሞ የገባ የሚል ማወዳደር ያለን ሲልመን አው ሲነን እድሜው ቀድሞ የገባ ማለት ተውበት ቀድሞ ያደረገ ወደ ሱና ቀድሞ የገባ ማለት ነው። ፋሲክ መሆን የለበትም። ኢማምን ፋሲክ ከሆነ አደጋ ነው። ራሱ ከሱ በኋላ መስጊድ ይቻላል አይቻልም፣ ነገ እናየዋለን። ኢንሻአላህ በስፋት እናየዋለን። ወላ ኡመን ወላ ኡመን الرجل الرجل አንድን ሰው ሌላን ሰው መምራት የለበትም ከሱልጣን እሱ አገዛዝ ውስጥ ገብቶ ማለት ነው። ወላ ይቅዑዱ እንዳይቀመጥ ሲበይቲ ቤቱም እንዳይቀመጥ ሰው ቤት ሄዶ አላ ተክሪመቲ ሰውየው የሚከበርበት ቦታ ላይ አባወራ ወይንም ደግሞ የዋና የቤቱ ባለቤት መቀመጫ አለ። እዛ ቦታ ላይ ሄዶ መቀመጥ አይፈቀድም አይፈቀድም። ወላ የቀውዱ መቀመጥ አይፈቀድለትም። አንድ ሰው ፊበይቲ እቤቱ ማለት ነው። አላ ሌላው ሰውዬ የሚከበርበት ቦታ ላይ ኢላ ቢኢዝኒ ፈቅዶለት እንጂ ፈቅዶለት እንጂ ገብቶ መቀመጥ አይቻልም። ያ የባል ወይንም አባወራ ነው አይደል? ይባላል አባወራ ታውቃለች አታውቁም ምንም አታውቁም። አባትን የምታክል ሰው ያፈራን ታለቅ ሰላም አለይኩም